ይህ ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። የታሪክ አምድ በኡሙ አይመን ይቀርባል። የአይን ምስክር የተሰኘው የአምባሳደር አብዱላ አብዱራህማን መጽሐፍ ክፍል 19 ነው። ቶፊክ ዛሬ የሚቀርበው ትክክል ክፍል 19 ነው። ውድ አድማጮቻችን ከታሪክ አምድ ዝግጅታችን ጋር መልካም ቆይታ ንጉስም ባሪያ ይሆናል። ንጉስ ሚካኤል ልጃቸውን ልጅ ኢያሱን ከአልጋ ለማውረድ የተደረገውን ሴራ እንደሰሙ ለማክሸፍ ወታደሮቻቸውን አስታጥቀው ወደ ሸዋ ይዘምታሉ። ሰገሌ እንደደረሱ ከፊት አውራሪ ሀብተ ጊዮርጊስ የጦር ሚኒስትር በሚስጥር መልእክት ይደርሳቸዋል። መልእክቱም እንደሚከተለው ነው። የምኒልክ የልጅ ልጅ ተቀምጦ ተፈሪ የመኮንን ልጅ አይነክስም። በጅቡቲ በር በቅርቡ የሚገባ የጦር መሳሪያ ስላለ ወታደሮቼን አስታጥቄ በህብረት እንዋጋለን በማለት የጻፉትን ደብዳቤ ንጉስ ሚካኤል በቅንነት ተቀብለው ሰገሌ ሜዳ ይቆያሉ። የተባለውም የጦር መሳሪያ እንደመጣ ፊታውራሪ ሀብተ ጊዮርጊስ ወታደሮቻቸውን አስታጥቀው ንጉስ ሚካኤልን ይዋጋሉ ድሉንም ይጎናጸፋሉ። የፊት አውራሪ ሀብተ ጊዮርጊስ ክህደት ከቂም በቀልነት የመጣ መሆኑ ይነገራል። ይኸውም አንድ ቀን ንጉስ ሚካኤል ፊት አውራሪ ሀብተ ጊዮርጊስ ባሪያ ብለው ስለሰደቡ ይህንን ቁጭት ለመበቀል እንደሆነ ይነገራል። ማስረጃውም ንጉስ ሚካኤል ከተማረከው ጦራቸው ጋር ተሰልፈው በጊዮርጊስ ሲያልፉ ፊት አውራሪ ሀብተ ጊዮርጊስ ንጉስ ሚካኤል ብለው ጠርተው ባሪያ ማለት እንዲህ እንደርሶ የጦር ምርኮኛ ነው ብለው ቁጭታቸውን ይወጣሉ። በእውነቱ ፊት አውራሪ ሀብተ ጊዮርጊስ የጦር ምርኮኛ ባሪያ መሆናቸውን ዘንግተውት ሳይሆን የጌታቸውን የንጉስ ምኒልክን እርግማን እያሱን የከዳ ጥቁር ውሻ ይውለድ ብለው ያደረጉትን እርግማን በቂም በቀልነት ተሸፍኖ ከህሊናቸው ጠፍቶ ፊት አውራሪ ሀብተ ጊዮርጊስን ለክህደት ዳረጋቸው። በእውነቱ ይህ በዘር በሃይማኖት መናናቅና መሰዳደብ በሀገራችን ውስጥ ስር ሰዶ የሚገኝ መጥፎ ባህል ነው። የሚያስከትለው ጠንቅ ከትውልድ ወደ ትውልድ የሚተላለፍ ጥላቻ ነው። መንግስቱ ኃይለ ማርያም በኃይለ ስላሴና በመኳንንታቸው ላይ የፈጸመው ጭፍጨፋ በቂም በቀልነት ጭምር መሆኑ የማይካድ ሀቅ ነው። አላህ በችሮታውና በጥበቡ የፈጠረውን የሰው ልጅ በቆዳ ቀለም በነገድና በሃይማኖት ልዩነት መናቅና መስደብ የተጠላ ከመሆኑም በላይ በጌታ ስራ ጣልቃ መግባት ነው። የሚያስከትለውም ጠንቅ ከፍ ብሎ እንደተጠቀሰው ከትውልድ ወደ ትውልድ የሚተላለፍ ጥላቻና አደገኛ የመንፈስ በሽታ ስለሆነ መወገድ ያለበት መጥፎ ባህል ነው። በእውነቱ በዚህ ለዘር ልዩነት ምክንያት የሚፈጥረውን ጥላቻ ለማስወገድ ከአላህ የተሰጠው መመሪያ መጀመሪያ መከተል ያስፈልጋል። በቅዱስ ቁርአን ላይ እንደተጠቀሰው የሰው ልጅ የአላህን ጸጋ የሚያገኘው ለፈጣሪው ባለው ፍራቻ ነው እንጂ በቆዳው ቀለምና በነገዱ አይደለም። ኢነ አክረመኩም ኢንደላሂ አጥቃኩም በሶስት ሺህ ዘመን ታሪክ ያላት ተብላ በምትታወቀው ሀገራችን ውስጥ በአሁኑ ጊዜ እርቃነ ስጋቸውን ሆነው የሚሄዱና ያልሰለጠኑ ሰዎች አሉ በማለት ለቱሪስት እንዲታዩ በማለት መነገጃ ማድረግ የሚያስወቅስና የሚያሳዝን ከመሆኑ በላይ ከወንድሞቻችን ከአፍሪካውያን ጋር የሚያስተዛዝብና የሚያሳዝን መሆኑ የማያጠራጥር ነው። በቅርብ ጊዜ በፒያሳ አካባቢ ሲዘዋወር ለሽያጭ የቀረበ የእጅ ስዕል በጣም የሚያሳፍርና ለገንዘብ ሲባል ማንኛውንም ነገር ለገበያ ማቅረብ ከአስተዋይነት ጉድለት የመጣ ነው። ይኸውም ቅር ያለኝና ያሳዘነኝ ነገር ሶስት ህጻናት ልጆች እርቃነ ስጋቸውን አንድ የቦይ ውሃ ላይ እንደ ከብት ተደፍተው መቀመጫቸውን በፀሐይ እያስመቱ ውሃ ሲጠጡ የሚያሳይ ስዕል ነው። በኢትዮጵያ ውስጥ በሰው ልጆችና በከብት አመጋገብ መካከል ምንም አይነት ልዩነት እንደሌለ ከሚያሳይ ስዕል ሽያጭ ከሚገኘው ገንዘብ ለጥቅም ሲባል አገርን ውርደት ላይ መጣል ለነዋ ያለን ፍላጎት የሀገራችን ክብር እንዴት እንዳስረሳን ይህን በመሰለ ተግባር ለመረዳት ይቻላል። ሁለተኛ ተሞክሮ የጥንቱ በጎ ስራ፣ የዛሬው ሙስና። በአሁኑ ዘመን ሙስና ተብሎ በሕግ የሚያስቀጣው ተግባር ባለፉት ነገስታት ዘመነ መንግስት ተፈላጊና በጎ ስራ ሆኖ የሚታይ ነበር። የስጦታ በር ተብሎ በተሰየመ በር ለንጉሱና ለቤተሰባቸው የሚሰጥ ስጦታ የሚገባበት በር እንደነበርና ድርጊቱም የተመሰገነ ነበር። ሶስተኛ ተሞክሮ የእግር ቁርጥማት የዛሬው ትውልድ ሊቀበለውና ሊያምንበት ከማይችለው ባህል አንዱ የንጉሰ ነገስቱን ጫማ መሳም ሲሆን ይህም የወላጆችና የሽማግሌዎችን ጫማ መሳም ከአክብሮት የመጣና የቆየ የሀገር ባህል ነው። የሚገርመውና ለማመን የማይቻለው ግርማዊነታቸው ጫማ ላይ የሰው ከንፈር ያረፈበት እንደሆነ የእግር ቁርጥማን በሽታ ያስከትላል በሚል እምነት የተነሳ ግርማዊነታቸው ጫማቸውን በአንዲት ክብ መከዳ ላይ አስቀምጠው ግርማዊነታቸው መልካም ፍቃድ ሆኖ ጫማ እንዲስም የተፈቀደላቸው ሰዎች መከዳዋን እንዲስም መደረጉ ነው። የሚያሳዝነው ጫማ መሳሙ መቅረቱ ሳይሆን በስተጀርባ ያለው ምክንያት ነው። አራተኛ ተሞክሮ የኢትዮጵያ ነጻነት የተጠበቀው በቤተ ክህነት ጸሎት እንጂ በሰራቸው መድፍና መትረየስ አይደለም። አንድ ጊዜ የመስሪያ ቤታችን ቢሮ እስኪጸዳ ድረስ በር ላይ ቆመን ስንጫወት በድንገት አንድ ቄስ ብቅ ብለው እርዳታ ይጠይቁናል። በዚህን ጊዜ ከኛ መሀል አንዱ በእውነቱ የምትገርሙ ናችሁ። የሀገሪቱን ሀብት በብዛት ይዛችሁ፣ ሌላው ቀርቶ የውጭ ጉዳይ ሚኒስትር ዋናው መስሪያ ቤት ውጭ ያሉትን መስሪያ ቤቶች ሁሉ ይህም እኛ የቆምንበት ሳይቀር ከቤተ ክህነት ተከራይቶ ሆኖ ሳለ ይህ አልበቃ ብሎ ለልጆቻችን ለወተት እንኳን መግዣ ከማይበቃ ደሞዛችን ለመካፈል ትለምናላችሁ የሚል መልስ ሲሰጣቸው አባ ቆጣ ብለው ካለ ስጠኝ ከሌለህ እግዚአብሔር ይስጥህ በለኝ እንጂ የቤተ ክህነቱን ንብረት ብዛት ማንሳት አያስፈልግም። እኛ ቄሶች ቢኖረንም ባይኖረንም ልመና ልማዳችን ነው። ይህ የውጭ ጉዳይ ሚኒስትር የምትለው ከየት የተገኘ ነው? የኢትዮጵያ ነጻነት የተጠበቀው በቤተ ክህነቱ ጸሎት እንጂ ኢትዮጵያ በሰራችው መድፍና መትረየስ አይደለም። እንኳን የጦር መሳሪያ ኢትዮጵያ መርፌ እንኳን አትሰራም ብለው ጥለው ሄዱ። በእውነቱ ይህ እምነት በአንድ ቄስ ብቻ የተወሰነ ሳይሆን አብዛኛው የኢትዮጵያ ህዝበ ክርስቲያን የሚያምንበት እምነት ነው። እዚህ ላይ ሊጠቀስ የሚገባው ጥያቄ ቢኖር የቤተ ክህነቱ ጸሎት በሀገራችን ነጻነት ላይ እንዳተኮረ ሁሉ ምን ነው እንዲሁም ለህዝቡ ረሃብ፣ ችግር፣ ድህነትና ኋላ ቀርነት መወገድና ለሰው ልጅ እኩልነት ላይም ባተኮረ የሚል ጥያቄ ነው። ነጻነት ተፈላጊና ተወዳጅም ቢሆን በድህነትና በመሀይምነት እየተማቀቀ ለሚኖር ህዝብ ትርጉም የለውም። አምስተኛ ተሞክሮ መሬቱ ሲዘረጋ ጫፉን ይዘን ነበር። ከእለታት አንድ ቀን ስለ ኢትዮጵያ ጂኦግራፊ አቀማመጥ ስንወያይ ከመካከላችን አንድ ክርስቲያን ወንድማችን ኢትዮጵያ የክርስቲያን ደሴት ናት፣ ምክንያቱም በምስራቅ ሶማሌና ጅቡቲ በሰሜን የመንና ሳውዲ፣ በምዕራብ ሱዳን፣ በደቡብ ከሚገኙ ኬንያ በስተቀር ኢትዮጵያ በእስላም ሀገሮች የተካበበች ናት የሚል አነጋገር ይሰነዝራል። በዚህን ጊዜ ሼህ ስራጅ አልፉደይሊ የሚባሉ በደሴ ከተማ መንዙማ ወይም ሃይማኖት ነክና ምክር አዘልቅኔ በማለት የታወቁ የሀገር ሽማግሌ አረ ይሉና መሬቱ ሲዘረጋ እኛም ጫፉን ይዘን ነበር በሚል ቀልድ የወንድሞቻችንን አይን ምን እንደሸፈነው አልታወቀም እንጂ ሀገሪቱ የእስላሙም የክርስቲያኑም ናት። ይህ ኢትዮጵያ የክርስቲያን ደሴት ናት የሚል አነጋገር በሰፊው የታመነበትና የኢትዮጵያን ግማሽ አካል እንደሌላ አስመስሎ የሚያሳይ የተሳሳተና የቆየ እምነት መሆኑ የማይካድ ነው። ስድስተኛ ተሞክሮ ነጋሺ የት እንደነበረ አላውቅም። አንድ ቀን በአንድ የአረብ ጋዜጣ ላይ እንዳየሁት ግርማዊ ኃይለ ስላሴ ስለ ነጋሺ መካነ መቃብር ቦታ ባለአስሃር ዩኒቨርሲቲ አስተዳዳሪዎች የት እንደሆነ ተጠይቀው በሰጡት መልስ በእውነቱ እኔ ስለዚህ ጉዳይ የማውቀው ነገር የለም የሚል መልስ መስጠታቸውን ሳነብ የተሰማኝን ቅሬታ ከመጠን በላይ ነበር። ምክንያቱም አህመድን ነጋሽ የሚባል በዓለም ታሪክ በተለይ በሙስሊሙ ዓለም ታሪክ በሰፊው የታወቀ የኢትዮጵያ ንጉስ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትክክለኛ ፍትህ አዋቂና እሱ ዘንድ ሰው የማይበደልበት ሀገር የነገሰ ንጉስ መሆኑን የተመሰከረለት ነው። የእስልምና ሃይማኖት እምነት በነቢዩ ትውልድ በሀገረ መካ በተጀመረበት ጊዜ አዲስ ሃይማኖት እንደመሆኑ መጠን የነበሩት የጣዖት አምላኪዎች በነቢዩ ተከታዮች ላይ ከባድ ጭቆናና ግፍ ይደርስባቸው ነበር። በዚህ ጊዜ ስቃዩ በዛብን፣ ምን እናድርግ የሚል ጥያቄ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያቀርባሉ። ነቢዩ ሰለላሁ ዐለይሂ ወሰለም ለዚህ ጥያቄ የሰጡት ለጊዜው ወደ ሀበሻ እንዲሰደዱ የሚል ምክር ነበር። ምክንያቱም ሰው የማይበድል ንጉስ የሚገኝበትና የእውነት ሀገር በመሆኑ ነው። በዚህ መሰረት ለስደተኞቹ ወደ ሀበሻ መጥተው ጥገኝነት ይጠይቃሉ። በተነገራቸው መሰረት በሰላምና በጤና የሚኖሩበት ሀገር ያገኛሉ። በመጀመሪያ ጊዜ የመጡት አስራ ሁለት ወንዶችና አምስት ሴቶች ኡሙ አይመን በረካ አልሐበሺያ በስተቀር በሁለተኛው ጊዜ ደግሞ አንድ መቶ ሀያ ሰዎች ከእነሱ መሀል ወንዶቹ ዘጠና አራት ሴቶቹ ሀያ ስድስት አስራ ሁለት ልጆች ከእነሱ መሀል ዘጠኝ ወንዶች ሴቶቹ ሶስት ናቸው። በጠቅላላው የመጡት ሰዎች አንድ መቶ ሰላሳ ሁለት ናቸው። ከነሱም ሌላ ሀምሳ ሶስት ሰው በአቡ ሙሳ አላሽዓሪ በተባለ ሰው መሪነት ከየመን የመጡ ሰዎች ሲጨመሩ በጠቅላላው ቁጥራቸው 185 ናቸው። ከነሱ መሃል የነብዩ ሴት ልጅ ሩቅያ የተባለችና ከነብዩ በኋላ ሶስተኛ የሀገር መሪና አስተዳዳሪ የነበሩት ባሏ ኸሊፋ ኡስማን ቢን አፋን ይገኛሉ። እዚህም በቆዩበት ጊዜ ስደተኞቹ ሀያ ልጆች ለማፍራት እድል አግኝተዋል። ወንዶች አስራ አምስት ሴቶቹ አምስት ናቸው። ከፍ ብሎ የተጠቀሰው ንጉስ እንግዶቹ በጥገኝነት ከመቀበሉም ሌላ ከመካ ከመጡት ተቃዋሚዎቻቸው ጋር ስላለው የሃይማኖት ልዩነት በግልጽ ሁሉም ወገን የራሱን እምነት በግልጽ እንዲገልጽ አድርጎ ተቃዋሚዎቹ ከነስጦታቸው አልቀበልም ብሎ የትክክለኛ እምነት ተከታይ መሆናቸውን የተረዳው ወገን በሰላም በደስታ ሀገራቸው እስኪመለሱ ድረስ በሀበሻ እንዲቆዩ ላደረገው ውለታ የዓለም ታሪክ የመሰከረለትን የሀበሻ ንጉሥ መካነ መቃብር አላውቅም በማለት ግርማዊነታቸው ለቀረበላቸው ጥያቄ የሰጡት መልስ የሚያሳየው የሀገራቸውን ታሪክ በእውነቱ የማያውቁት ሆነው ነው ወይም አንዳንድ በቅርቡ የግርማዊነታቸውን የተፈጥሮ ጠባይ እናውቃለን ከሚሉ ሰዎች እንደሚነገረን ግርማዊነታቸው ከእርሳቸው በስተቀር በስራው የሚመሰገን አይወዱም። ከአንድ ሺ አራት መቶ ዓመት በፊት የሞተም ንጉስ ቢሆን እንዲህም እመክራለሁ ብሎ አስተያየት የሚሰነዝር ሰው አይወዱም። ምክንያቱም ሁልጊዜ እንደሚሉት ከኛ የተሻለ ሀሳብ ያለው ሰው የለም በሚል እምነት የተነሳ መካሪያ አይወዱም ይባላል። በተጨማሪም የንጉሳዊ ቤተሰብ ወጣት ልጆች ከአንዳንድ ጉድለት እንዲታረሙ ሀሳብ የሚሰነዝር ሰው አይወዱም። ምን አገባው የራሱ ልጆች አይቀጣም። ከዚህም አልፎ ተርፎ ግርማዊ ሆይ ከአባታቸው ከልዑል ራስ መኮንንና ከእናታቸው ከወይዘሩ የሽመቤት ተወለዱ ሲባል የሽመቤት አባት ሙስሊም የአሊ ጋምጨው ስም አይጠቀስም። የሚያሳፈር ሆኖ ነው ወይስ አያታቸው እስላም መሆናቸው ምክንያት በማድረግ ቤተ ክህነቱ በየጊዜው የሚጠቀምበትን ደካማ ጎናቸው እንዲነሳ ባለመፈለጋቸው ነው? እነሆ በዛሬው የነጋሽ መካነ መቃብር በይፋ ታውቆ ተገቢው አክብሮትና በዓለም ውስጥ በታወቀው በትውልድ ሀገሩ እንደገና ታድሶ እንዲታወቅ ተደርጓል። በዚሁ አጋጣሚ በመቀሌ ከተማና በመካነ መቃብሩ በአዲስ አበባ የሚገኙት የእስላም መንግስታት ዲፕሎማቶች በተገኙበት ታሪኩም በሚገባ ለማስተዋወቅና በአካባቢው አንዳንድ የትምህርት ድርጅት ለማቋቋምና ቱሪስት ጉብኝት አመቺ የሆነውን ሁሉ ለማዘጋጀት ጉዳዩን እየተከታተለ ተገቢውን ሁሉ ለመፈጸም አደራ የተጣለበት ኮሚቴ ተቋቁሟል። ስራውንም በአላህ ቸርነት በሚገባ ለመፈጸም ጥረቱን ተያይዞታል። የአላህ እርዳታ እንዳይለየው የሙስሊሙና በጠቅላላው የሀገር ወዳድ ወገን እርዳታና የዘወትር ጸሎት እንዳይለየው ከአላህ መለመን ይኖርብናል። ታሪክ አምድን አድምጠን ተመልሰናል። ቶፊቅ የታሪክ አምድ ላይ የታዘብካቸውን አንዳንድ ነገሮች አንዳንዶቹ ፈገግም የሚያስደርጉ ናቸው፣ አንዳንዶቹ ደግሞ የሚያሳዝኑም ጭምር ናቸው። አጠቃላይ የኢትዮጵያን ሁኔታ በምንመለከትበት ጊዜ ቤተ ክህነት፣ ፖለቲካው፣ የንጉሱ አስተዳደር አንዳንድ ነገሮች የተደበላለቁበትና ሀገራችን ዛሬ ላለችበት ሁኔታ አስተዋጽኦ negative በሆነው መልኩ አስተዋጽኦ ያደረጉትን ነገሮች የምናይበትም ሁኔታዎች አሉ። ለምሳሌ ባልደረባችን ኡሙ አይመንንም እንደው በንባባው መካከል ሳቋ እንዲመጣ ያደረጋት ጉዳይ አለ። የዚህ የእግር ቁርጥባት ጉዳይና ዳጼ ኃይለ ስላሴ ጫማ ያስማሉ የመጣው ሰው በሙሉ እየተነጠፈ ነው ጫማቸውን የሚስመው። ነገር የተፈቀደለት ነው የሚስመው፣ የተፈቀደለት ነው ትክክል። የመጣ ሁሉ አይደለም። ነገር ግን ጫማቸው ላይ ከንፈር ከነካው የእግር ቁርጥማት ስለሚያስይዝ ጫማቸውን አውጥተው የሆነ መከዳ ውስጥ አድርገው የተፈቀደለት ሰው እየሄደ ያንን መከዳ ይስማል የሚለውን ነገር አንብባ ማለፍ አልቻለችም እና በመሀል ሳቋ ይመጣ። እሱ በጣም ፈገግ የሚያስደርግ ነው። እና እንግዲህ ይሄ ሩቅ አይደለም። የዛሬ 40 50 ዓመት አካባቢ የነበሩ ታሪኮች ናቸው እና ይሄ ነው እንግዲህ የኢትዮጵያም ታሪክ ጭምር ማለት ነው። በጣም የሚገርም ነው እና የሚያሰግዱ ንጉሶች የሚሰግድ ህዝብ በእንደዚህ አይነት ሁኔታ ነበር የሄደው። ይሄ ደግሞ ለመግዛትና ለመገዛት የተመቻቸ ሁኔታ የሚያመቻች ነበር። ጥሩ። ሌላ የውጭ ጉዳይ መስሪያ ቤትንም እንደዚሁ በሚመለከት የተነሳ ሁኔታ ነበር ቄሱ መጥተው በሚለምኑበት ጊዜ እንዴት ትለምኑናላችሁ? አገሩ በሙሉ የቤተ ክህነት ነው። እኛ ያለንበት ይሄ የውጭ ጉዳይ ዋና መስሪያ ቤት ቢሮዎች እንኳን ከቤተ ክህነት የተከራየ ናቸው ናቸው እንግዲህ የመንግስት መስሪያ ቤት ማለት ነው። እና ያም ሆኖ እንዴት ትለምናላችሁ ብሎ ቄሱን ሲሞግት የነበረበት ሁኔታ ነበረ አንድ ሰው። አዎ እንግዲህ አሁን በአሳዛኙ ምንድን ነው ያሉት እዛ ላይ ቄሱ መለመን ስራችን ነው የሚል ነገር በጣም አሳዛኝ ነገር ተናግረዋል። ከዛም ጋር አያይዘው ኢትዮጵያ መርፌ መስራት እንኳን አትችልም፣ በቤተ ክህነት ጸሎት ነው ነፃ የወጣችው፣ መድፍ መስራት አትችልም ወይም ታንክ መስራት በእሱ አይደለም የተጠበቀችው የሚል ነገር ተናግረው ነበር እና በእርግጥም ሀገሪቷ የውጭ ጉዳይ መስሪያ ቤት ቢሮ ሳይኖረው የቤተ ክህነት መሆኑ ያቺ የሲሶ መንግስት almost እኮ አንድ ሶስተኛው በሙሉ ለቤተ ክርስቲያን የሚገባበት ሁኔታ ነበር። ይሄ የሙስሊሙ ታክስ ጭምር ነው። እዚህ ላይ እኔ ጉዳዩን በሌላ በኩል ስናየው የቤተ ክህነት ሁኔታና የሙስሊሙ ሙስሊሙ እንደምታየው በባላባትነት፣ በባለስልጣንነት፣ በገዢነት አይደለም የሚታወቀው እና እነዚህ ነገሮች የተከለከሉት ነበሩ። ነገር ግን ሀገሩን በመስራት በልመና ሳይሆን በመስራትና ለዛች ሀገር የሚሆነውን ነገር ለራሱም ለሀገርም የሚጠቅም ነገር ሲሰራ ነው። መለመን በሃይማኖቱ አይበረታታም። በሃይማኖቱ አይበረታታም ብቻ ሳይሆን ለምሳሌ የእምነቱ አባቶች መለመን የሚባልን ነገር አያውቁትም፣ ያወግዙታል ያወግዙታል። በእስልምናው ይሄ የተወገዘ ተግባር ነው። አንድ የሰው ልጅ ሰርቶ ነው መለወጥ ያለበት የሚለው መርህ በእስልምና ውስጥ በጣም strong ሆነ የወጣበት ሁኔታ ነው ያለው እና ለዛ ነው ኢትዮጵያ ውስጥ እስከ ቅርብ ጊዜ ድረስ እኔ ሙስሊም ለማኝ እኔ ባደኩበት ጊዜ ሙስሊም ለማኝ ገጥሞን አያውቅም። ምክንያቱም ይሄ ከቤተሰብም እምነቱ የሚያወግዘው ተግባር ስለሆነ ነው እና ይሄ በጣም የሚያሳዝን I think ይሄንን መጽሐፍ እነ ዶክተር ጌታቸው ኃይሌ ቢያነቡት ወይንም ቢያገኙት እመኛለሁ። ምክንያቱም ኢትዮጵያን ወደኋላ ያስቀሯት ሙስሊሞች ናቸው፣ ሙስሊሞችና ኦሮሞዎች ናቸው የሚል ጽሁፍ ጽፈው እንደውም ይቅርታ መጠየቅ እንዳለባቸው ሁሉ አጼ ምኒልክን ይቅርታ መጠየቅ እንዳለባቸው ሁሉ የተናገሩበት ሁኔታ ነበር። እንግዲህ ፕሮፌሰሮቻችን አወቁ የሚባሉ ተማሩ የሚባሉ ታላላቅ ሰዎቻችን እነዚህን ታሪኮች ዘለዋቸዋል ወይም ተጋርዶባቸዋል እና ይሄን መጽሐፍ እንደሳቸው አይነት ሰዎች ቢያዩት ጥሩ ነው እላለሁ። ሌላው ኃይለስላሴ ነጃሺ የሚባል የት እንደነበረ የት እንዳለ ምንም ማቀው ነገር የለም ብለዋል። አዎ አልአዛሃር አልአዛሃር ዩኒቨርሲቲ በሄዱበት ጊዜ ግብጾች ጠይቀዋቸው ነበር ስለ ነጃሺ መስጅድ እና የት እንደሚገኝ የነጃሺ መቃብር እና ንጉሱ ያንን ጉዳይ እንደማያውቁ ነበር የተናገሩት እና ያ ታትሞ በወጣበት ጋዜጣ ላይ ነው አምባሳደር አብደላ ያንን ነገር ያገኙት። ሌሎች ኢትዮጵያውያኖች ሲያነቡስ የሚሰማቸው ስሜት ምንድን ነው? እንግዲህ ንጉሱ በገዛ መሬታቸው እሳቸው በሚያስተዳድሩት መሬት ላይ በሚያስተዳድሩት ሀገር ላይ ያለን ታሪካዊ ጉዳይ የማያውቁበት ምክንያት ምንድን ነው? ይሄ ያለማወቅ ጉዳይ ሳይሆን የኢትዮጵያ ሙስሊሞች ወይም በኢትዮጵያ ሙስሊሞች የሚመጣን ማንኛውም በጎ ነገር ከመቀበል ይልቅ በድህነት መማቀቅ የተሻለ ነገር ነው የሚል አስተሳሰብ በውስጣቸው ያደረ ነው የሚመስለው። ትክክል ነው፣ ትክክል ነው። ምክንያቱም ለሙስሊሙ ታሪክና ለሙስሊሙ እውቅና ከመስጠት ይልቅ በድህነት መኖሩን መምረጥ ነው። ምክንያቱም ግብጾች ይሄንን የሚጠይቁት ዝም ብለው አይደለም እና እዚህ ቦታ ነው ያለው መስጂዱም መቃብሩም እዚህ ቦታ ነው ብለው ቢነግሯቸው ግብጾች እዛና አካባቢ የማልማት ወይንም ደግሞ ለቱሪስት መስህብነት የሚሆን ይሄ ሳትጠየቅ የምትናገረው ነገር ነበር። እንደው ሙስሊሞች በብዛት ወዳሉበት ሀገር በምትሄድበት ጊዜ እንኳን ንጉስ ሆነ ልዑክ እንኳን ስትልክ ይህንን ነገር ታሳቢ አድርገህ እዚህ ቦታ እንደዚህ አይነት ነገር አለ የሚልን ነገር እንዲያሰራጩ አድርገህ የቱሪስት መስህብ እንዲሆን አድርገህ ለሀገርህ የሚሆን ኢኮኖሚ ለሀገርህ የሚሆን ትልቅ ነገር ማድረግ ስትችል ሙስሊሙን እውቅና ላለመስጠት በሚል ኢትዮጵያን እንደምታያት ብዙ በሮቿን ዘግታ በድህነት ስትማቅቅ የኖረችና ንጉሶች፣ መሪዎች ብቻ ሀብታም የሆኑባት ሀገር የሆነችው ከዚህ ጥላቻና ከዚህ የማደጊያ በሮችን በሙሉ በሃይማኖት ጭንብል ተሸፍኖ ካለማየት የመጣ ነው። ልክ ነህ። ግብጾቹ ይህንን ሲጠይቁ ጥያቄው የግብጾች ብቻ ሳይሆን የመላው ሙስሊም ጥያቄ ነው። በመላ ዓለም ላይ ከኢንዶኔዥያ እስከ ሞሮኮ ያለው ሙስሊም በሙሉ ነጃሺ ማን እንደሆነ ያውቃል፣ የነጃሺ ታሪክ እንደሆነ ያውቃል እና እነዚህም ቦታዎች የመጎብኘት የዘወትር ህልሙ ነው። ይሄ በሙስሊሙ ታሪክ ብቸኛና አለ የሚባል የሚያጓጓ ነገር ነው እና ይሄንን የፍትህ ቦታ ማየት የመፈለግ ከፍተኛ ጉጉቶች አሉ። እነዚህ ደግሞ ለሀገራችን የሚያመጣው የኢኮኖሚ ጠቀሜታ እንዲሁ ዝም ብሎ የሚታለፍ አይደለም። ይሄ ግን በአሳዛኙ እንደነገርኩ ድህነታችንን መምረጥ ይሻላል በሙስሊሙ የሚመጣ ሀብት ቀርቶ የሚለው ፍልስፍናን የተከተሉ ይመስላል። ሌላም አንድ መሰረታዊ የሆነ ነገር የተዘነጋለ አለ። እዚህ ለምሳሌ የነጃሺ ጉዳይ በኢትዮጵያ ታሪክ ውስጥ ቦታ አለው። ቦታ አለው ማለት በሚፈልጉት መንገድ እንኳን ቦታ አለው እና ኢትዮጵያ ለሙስሊሞች ቦታ ሰጠች፣ እንግዳ ተቀባይ ነች የሚለውን የሚገልጹበት ከዛ አንጻር ነው። እንደውም ኢትዮጵያ ጻድቅ አገር ስለሆነች ነው በመጽሐፉም እንደገና በሙስሊሙም ታሪክ ላይ የተመረጠችው ብለው የሚሉበት ሁኔታ አለ። ያንን ሁሉ የጣዘ ነው የኃይለ ስላሴ ውሸት። እውነት ሳያውቁ ቀርቶ ነው ብዬ አልልም እና ያንን ሁሉ የካደ ነው እና ኢትዮጵያ የጻድቅ ሀገር ነች ብለው ከሚሉበት መመዘኛ አንዱ እሱ ነው። በመሰረቱ ግን በዚህ እኛ እናምን ኢትዮጵያ ጻድቅ የሚባል ነገር ጽድቅና የሚባል ነገር የለም። ኢትዮጵያ እንደ ማንኛውም ሀገር ሀገር ናት። ኢትዮጵያ እንደ ማንኛውም ህዝቡም እንደ ማንኛውም ህዝብ ህዝብ ነው። ግን ለምሳሌ ነጃሺ ነቢያችን ወደ ኢትዮጵያ ወደ ሀበሻ ሄዱ ሲሉ ንጉሱ ፍትሃዊ ነው የሚል ነው እንጂ አገሪቷ የተቀደሰች ናት የሚልን መልእክት አያስተላልፍም። አሁን ቢሆን ይልኩ ነበር አይልኩም ነበር። አሁን ባለው የፍትሃዊነት በፍጹም በፍጹም እስልምና እንደዚህ የፍትሃዊ ወደሆነ ቦታ ላይ ይላካል የሚል እምነትም የለኝም። አገሪቷ ግን ያው አገሪቱ ነች። ጥሩ እንግዲህ ይሄንንም በዚህ ዘጋን። ብዙ ሄድንበት ሄድንበት ዳሰስ ነው። አዎ